والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد هي سورة الحديد آه، مدنية سورة الحديد مدنية مدنية مالت نبي صلى الله عليه وسلم ወደ መዲና ከተሰደዱ በኋላ ከተወረዱ ሱራዎች መካከል ትገኛለች ሱረቱል ሐዲድ ወአያቱሃ 29 አየተን 29 አያ ሀያ ዘጠኝ አንቀጾችን ይዛለች ብዙ ነገር እንማራለን ሱረቱል ሐዲድ ውስጥ ወኢንሻ አላህ بسم الله الرحمن الرحيم سبح لله ما في السماوات والأرض وهو العزيز الحكيم له ملك السماوات والأرض يحيي ويميت وهو على كل شيء قدير وهو على كل شيء قدير آه، سورة ناس سورة سورة الحديد سورة الحديد خير من إلى الله سبحانه وتعالى سبح سبح مالت قدس أودس كقدفة አጠራ ማለት ነው ነዘሃ ማለት ነው ሰበሐ ሊላሂ ማ ፊ ሰማዋት ሰበሐ ሊላሂ ለአላህ አጠሩ አጠራ ማ ፊ ሰማዋቲ በሰማያት ያሉ ፍጡራን በሙሉ ለአላህ አጠሩ ወልአርድ በምድር በምድር ያሉ ፍጡራን በሙሉ ለአላህ ስብሓን ወተዓላ አጠሩ አወደሱት ቀደሱት ወሁወ እሱ አላህ አልዓዚዙ አሸናፊው እና አልሐኪሙ ጥበበኛው ነው ለሁ ሙልኩ ሰማዋት ወልአርድ ለሁ ሙልክ ሰማዋት ወልአርድ የሰማያት እና የምድር ንግስና ሁሉ ለርሱ ነው يحيي هياو يادرقا ويميت روح يوسدال يقلال وهو على كل شيء قدير وهو السوء الله على كل شيء بهل نقرلاي قدير شاينو هو الأول እሱ የመጀመሪያው ነው ከሱ በፊት ምንም ነገር አልነበረም والآخر የመጨረሻው ነው ብቸኛ ቀሪው ሁሉ ነገር ከጠፋ በኋላ والظاهر والظاهر እሱ አላህ የበላይ ነው ليس فوقه شيء ከሱ በላይ ምንም ነገር የለም ወልባጢኑ ስውር ወይ ረቂቅ ነው ከሱ የተደበቀ የለም ወሁወ ቢኩል ሸይእን ዓሊም እሱ በማናቸውም ነገር ላይ ዓሊም አዋቂ ነው ከሱ እውቀት ውጭ ያለ ነገር የለም ማለት ነው هو الذي السنو يا خلق السماوات سمايات يفتر والأرض مدرن يفتر في ستة أيام بسدست قنات يفتر إلى በስድስት ቀናት አላህ ስብሓነሁ ወተዓላ እነኚህን ነገሮች መፍጠሩ የሰው ልጆችን ተደሩጅን ለማስተማር አንድ ታላቅ ነገር ላይ ለመድረስ ቀስ በቀስ እያደሩ መስራትን ለማስተማር እንጂ አላህ በሁሉ ነገር ላይ ቻይ ነው። ሲያዝም ሁን ሁን ነው የሚለው። ፈየኩኑ ሁን ያለው ይሆናል። አምሩሁ በይነል ካፊ ወኑን ትእዛዙ የአላህ በካፍና በኑን መካከል ነው። ሀያልነቱ ድካ የለው። ወሁወ ቢኩል ሸይኢን ቀዲር በሁሉ ነገር ላይ ቻይ ነው አላህ። ወለዚ ኸለቀ ሰማዋት ወልአርድ ፊ ሲተቲ አያሚን አልና ثم استوى على العرش ከዛ በኋላ ከአርሽ በላይ ሆነ ارتفع وتعالى ኢማሙ ቡኻሪ እንዲህ ይላል ارتفع وتعالى فوق العرش ثم استوى على العرش ከዛ በኋላ ከአርሽ በላይ ሆነ ይላል አላህ በዛቱ ማለት ነው ከሱ በላይ ምንም ነገር የለም وهو القاهر فوق عباده ከባሮቹ በላይ ነው ይላል ይሄ ከአስማ ወስፋት ከአላህ ስብሓን ወተዓላ ባህርያትና ስሞች ጋር አንድ ላይ የሚጠና ነው። ራሱን የቻለ ኢንሻአላህ አንድ ፕሮግራም ያስፈልገዋል። ሀከዛ ያዕለሙ አላህ ያውቃል ما يلج في الأرض ወደ ምድር የሚገባውን አላህ ያውቃል ይላል። አሁን ልዘረዝር ነው ወደ ምድር የሚገባውን ነገር ما يلج في الأرض ወደ ምድር የሚገባ ማለት አንደኛ ከሚቀበሩ ከምድር ስር ከሚጠራቀሙ ማዕድናት ቆይተው ሊበቅሉ ወደ ምድር የሚገቡ ቅንጣቶችና ፍሬዎች የሚቀበሩ ሰዎች እነኚህ ሁሉ ማየልጁ ፊል አርድ ከሰማይ ወርዶ ከመሬት ጋር የሚቀላቀለው የዝናብ ጠብታ ያንንም አላህ ያውቀዋል። ያዕለሙ ማ የልጁ ፊል አርድ ወማ የኽሩጁ ሚንሃ ከምድር የሚወጣውንም አላህ ያውቃል። የሚበቅሉ በቆልታት በቆልቶችን አላህ ያውቃል። እጽዋትን ከመሬት የሚወጣን ነገር ማዕድንን ምናህል ምን ያህል ለምሳሌ ነዳጅ በቀን ከምድር ውስጥ ወጣ ምን ያህል ማዕድን ከምድር ውስጥ ወጣ ምን ያህል በቆልት ከምድር ወጣ ይሄን አላህ ያውቀዋል ወማ የኽሩጁ ሚንሃ ከምንጭም ከምድር እየፈለቀ ወደ ላይኛው የምድር ክፍል የሚወጣውን ያውቃል ማ የኽሩጁ ሚንሃ ቮልካኒክ ኤራፕሽንም እዚህ ውስጥ ይገባል። ብቻ ወደ ምድር የሚገባው ከምድር የሚወጣውን ሁሉንም አላህ ያውቃል። ወማ የንዚሉ ሚነ ሰማ ከሰማይ የሚወርደውንም ያውቃል። ከዝናብ ከራህመት ከሪዝቅ እነማ እነማ መላእክት ወደ ምድር ወረዱ መጀመሪያውኑ በሱ ትእዛዝ ስለሚወርዱ ያውቃል። ወማ ያዕሩጁ ፊሃ ወደ ሰማይ የሚያርገውንም ያውቃል ወደ ሰማይ ምን ያርጋል የሰው ልጆች ስራ አንድ መላእክት ሪፖርት ለማቅረብ ከዚህ ወደዛ ወደ አላህ ሰአለ ሳኢሉን ቢዐዛብ ዋቂዕ ብሎ በዛ ሱረቱል መዓሪጅ ላይ ተዕሩጁ ልመላኢከቱ ወሩሑ ኢለይህ መላእክት ሩሕም ጅብሪል አለይሂ ሰላም ወደ ያርጋሉ ይላል ሌላኛው ወደ ሰማይ የሚወጣን ነገር በሙሉ ትነትን ጭምር ሁሉን ነገር አላህ ያውቀዋል ወሁወ ማዕኩም እሱ ከናንተ ጋር ነው አይነማ ኩንቱም የትም ቦታ ብትሆኑ እሱ አላህ ከናንተ ጋር ነው ይላል በምን ቢዕልሚሂ ትላንት እንዳየነው በእውቀቱ አላህ ከኛ ጋ ነው የትም ቦታ ብንሆን ወላሁ አለና ቢማ ተዕመሉነ በሲር አለ ያው ሲያብራራው ወላሁ አላህ ቢማ ተዕመሉነ በምሰሩት ነገር በሲሩን በሲሩን ውስጥ ተመልካች ነው ይላል አላህ ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ንግስና ሁሉ ለእርሱ ነው ወኢለላህ ቱርጀዑ ልእሙር ወኢለላህ ወደ አላህም ቱርጀዑ አልኡሙር ነገሮች ይመለሳሉ ወደ አላህ የመጨረሻውን ብይን የሚሰጠው አላህ ነው የመጨረሻውን ፍርድ የሚሰጠው አላህ ነው ለሁ ሙልኩ ሰማዋት ወልአርድ وإلى الله ترجع الأمور يولج الليل لليتن يسقب الله في النهار بك أنست يسقب ويولج النهار في الليل ويولج النهار في الليل ቀንንም በሌሊት ውስጥ አለ አላህ። በሁለት ተተርጉሟል። ቀንን ሌት ውስጥ ያስገባል፣ ሌሊትን ቀን ውስጥ ያስገባል የሚለው በሁለት ተተርጉሟል። አንደኛው ሌት ሲመጣ ቀን መሄዱ፣ ቀን ሲመጣ ሌት መሄዱ አንዱ አንዱ ውስጥ ገብቶ ነው። ሁለተኛው ደግሞ ሁለተኛው ደግሞ ምንድነው የቀንና የሌሊት መርዘም ነው። ስለዚህ አውሮፓ አሜሪካ ያላችሁ ሰዎች በደንብ አድርጋችሁ ትረዱኛላችሁ። ለዚህ አንዳንድ ጊዜ ቀን ረጅም ይሆናል፣ አንዳንድ ጊዜ ሌሊት ረጅም ይሆናል፣ ይለዋወጣል። ያ ማለት ነው ይሄንን የሚሰራው ፀሐይ በካንሰር መስመር ላይ ስትሆን ፀሐይ በ Capricorn መስመር ላይ ስትሆን ፀሐይ በምድር ወገብ አካባቢ equator እዛ አካባቢ ስትሆን እያለ ሳይንስ የሚተነትነው ነገር አለ። ምንም ይሁን ምን በዚህ ፍጥረት ዓለም በዚህ universe ላይ የሚካሄደውን ነገር ሁሉ የሚወስነው አላህ ነው። እና يولج الليل في النهار ويولج النهار في الليل وهو عليم السوء الله واقينو بذات الصدور ልቦች ውስጥ የታቀፈውን ዛት ልብ ያቀፈችውን ነገር እሱ አዋቂ ነው ይላል وهو عليم بذات الصدور ከዛም ምን ይላል አላህ ስብሓነሁ ወተዓላ آمنوا بالله ورسوله آمنوا امنوا بالله بالله امنوا ورسوله بملئكتኛው امنوا وأنفقوا مسوتوا مما جعلكم مستخلفين فيه وأنفقوا مسوتوا مما جعلكم الله إن كادر ካደረጋችሁ ነገር ላይ مستخلفين ምትኮች ካደረጋችሁ ነገር ላይ ፊህ ይላል ሰው በንብረቱ ላይ ምትክ ሰው በንብረቱ ላይ ምትክ እድሉን ተጠቅሞ በአላህ መንገድ በገንዘቡ የማይሰራ ከሆነ ሲችል ነገ ይሞትና ይቆጨዋል ማለት የወራሽ ይሆነና ይቆጨዋል በእርግጥ ለወራሾች የሚተርፍን ነገር አታስቀሩ አልተባለም ግን ዛሬ ባለህ ነገር ስራ። ነገ ገንዘቡ ያንተ አይደለም። አንድ ነገር አለ። ሰው ንብረቱን ማሽከርከር፣ ማዞር፣ ማዛወር የሚችለው አእምሮ ጤናማ እስከሆነ ድረስ ነው legally። ሰውየው ለምሳሌ አእምሮ የተነካ ከሆነ ምንም እንኳ ሀብታም ቢሆን ለዚህ legally ban ይደረጋል። ቼክ መፈረም አይችልም። ገንዘብ ማዛወር አይችልም ማዘዝ አይችልም ማንም አይታዘዘውም ማለት ነው ስለዚህ በገንዘባችን ላይ ሙስተክለፍ ነን ሙስተክለፍ ማለት የተተካ ማለት ነው ለጊዜው የሚሰራ ስለዚህ ወአንፊቁ ሚማ ጀዓለኩም ሙስተክለፊነ ፊህ በሱ ላይ ምትኮች ካደረጋችሁ ነገር ላይ አላህ መጽውቱ ፈለዚነ አመኑ እነኛ ያመኑ ሰዎች ፈለዚነ አመኑ ሚንኩም ከእናንተ መካከል እነኛ ያመኑ ሰዎች ወአንፈቁ የመጸወቱም በአላህ መንገድ ለሁም አጅሩን ከቢር ለነሱ አጅሩን ምንዳ አላቸው ከቢሩን ታላቅ የሆነ ምንዳ አላቸው ይላል አላህ ከዛን አላህ ምን አለ ወማ ለኩም ምን አላችሁ እናንተ ሰዎች ወይ ላ ቱእሚኑነ ቢላሂ በአላህ የማታምኑበት ምን አላችሁ አንድ ሰው በፈጣሪው በጌታው እሱን ባስገኘው ከሌለበት ወደዚህ ፍጥረት ዓለም ባመጣው እንዲህ አሳምሮ ተክለ ሰውነቱን በፈጠረው ጌታ በሚመግበው የሚተነፍሰውን አየር በሰጠው ከላይ ዝናብን በሚያወርደው ከስር በቆልትን በሚያበቅለው አላህ የማያምንበት ምን አለው ወማ ለኩም ምን አላችሁ ለእናንተ ላ ትኡሚኑነ ቢላህ በአላህ ማታምኑበት ምን አላችሁ ወረሱሉ መልእክተኛው የድዑኩም እናንተን የሚጠራ ሲሆን ሊቱእሚኑ ቢረቢኩም በጌታችሁ ልታምኑ ዘንድ መልእክተኛው የሚጠራችሁ ሲሆን ወቀድ አኸዘ ሚሳቀኩም ደግሞ አላህ ከእናንተ ቃል ኪዳንን ይዟል ኢንኩንቱም ሙእሚኒን እውነት አማኞች ከሆናችኋል የትኛውን ቃል ኪዳን ቃል ኪዳን አላህ ከእናንተ ይዟል ይላል የትኛውን ቃል ኪዳን አላህ ስብሓንሁ ወተዓላ በሱረቱ ልአዕራፍ ከአደም ጀርባ ለወደፊቱ ሰዎች ሆነው ወደዚህ ዓለም ብቅ የሚሉ ሩሖችን በሙሉ አላህ ሰብስቦ ፈአሽሃደሁም አስመሰከራቸው አለስቱ ቢረቢኩም እኔ አላህ ጌታችሁ አይደለሁም ወይ አላቸው ቃሉ በላ በእርግጥ ጌታችን ነህ ብለው አሉ እንዲህ ያስመሰከርኳቸው ነገ እንዳይክዱ ነው ይላል አላህ ታዲያ እዛ መስክራ እዚህ ዱንያ ላይ ደግሞ እዛ በገባችው ቃል መሰረት ሙእሚን ሆና ታዛዥ ሆና የቀረበች ሩህ Mm-hmm. እሷ ቃል ኪዳኗን ሞልታለች። እዛ አዎ ጌታችን ነህ ብለው እዚህ ደግሞ አምላክ የሚባል የለም ብለው የሚወጡ አቴይስትስ ነበሩና አንድ ጊዜ በሲድኒ ከተማ there is no God no God ብለው ሰልፍ ወጥተው ነበረ the atheists እና وما لكم لا تؤمنون بالله والرسول يدعوكم لتؤمنوا بربكم وقد أخذ ميثاقكم إن كنتم مؤمنين እውነት አማኞች ከሆናችሁ ይላል እና አንድ አሁን ስሙንም አላስታውሰው ጠፈርተኛ ጠፈር ላይ ሳለ የሆነ ነገር ይረበሽበትና አምላክ የለም ብሎ ነበረ የሚያምነው oh my God አለ ሲጨንቀው ማለት ነው። ከዛን ሲገመግሙት አምላክ የለም ትል አልነበረም ወይ ሲሉት እኔ እኮ ምላሴ የለም በምላሴ የለም እላለሁ እንጂ ውስጤ ይታገለኛል አለ እያለ ይላል። እዚህ አላህ ማለት ጭንቅ ጥብብ ሲላችሁ አምላኬ ብላችሁ የምትጠሩት እሱ ነው አይቻልም ተፈጥሯዊ ባህሪ ነው هو الذي السنة الله ينزل على عبده ببارعو لي يميع ورد يهونو إلى محمد صلى الله عليه وسلم لي آيات بينات يتبرر يهونو آيات إلى አያትን በይናትን የተብራሩ የሆኑ አንቀጾችን የሚያወርድ ነው። ሊዩኽሪጀኩም ሚነ ዙሉማት ኢለ ኑር ሊዩኽሪጀኩም እናንተን ሊያወጣችሁ ዘንድ ሚነ ዙሉማት ከጨለማዎች ኢለ ኑር ወደ ብርሃን ሊያወጣችሁ ዘንድ ይላል። ከጨለማዎች ወደ ብርሃን ሊያወጣችሁ ዘንድ ወኢነ አላህ ቢኩም ለረኡፍ ረሒም ወኢነ አላህ እነሆ አላህ ቢኩም በእናንተ ለረኡፉን ረኡፍ ነው መሐሪ ረኡፍ ሩህሩህ እጅግ አዛኝ ማለት ነው ረሒሙን አዛኝ ነው ለረኡፉን ረሒሙን ወኢነ አላህ ቢኩም ለረኡፍ ረሒም እነሆ አላህ በእናንተ ለረኡፉን እጅግ ሩህሩህ ረሒሙን አዛኝ ነው ወማ ለኩም ምን አላችሁ ለእናንተስ አላ ቱንፊቁ ፊ ሰቢልላህ በአላህ መንገድ የማታወጡት በአላህ መንገድ ገንዘብ የማታወጡት በአላህ መንገድ መስጂዶች ሊቆሙ መድረሳዎች ሊቆሙ ዒልም ሊስፋፋ ኢስላም ሊዳረስ ሊሰፋ ሊንሰራፋ በአላህ መንገድ ወጭ የማታደርጉት ምን አላችሁ እናንተ ይላል ስብሓንላህ ወማ ለኩም አላ ቱንፊቁ ፊ ሰቢልላህ አለና አላህ ወሊላህ ሚራሱ ሰማዋት ወልአርድ አላህ እኮ እናንተን እድል ሰጣችሁ እንጂ ወሊላህ ሚራሱ ሰማዋት ወልአርድ በሰማያትና በምድር ያለው ውርስ በሙሉ ኤቭሪቲንግ ኤቭሪ ፕሮፐርቲ ሁሉም ኢዝ አት ዚ ሃንድ ኦፍ አላህ በአላህ እጅ ነው። ከሱ የሚወጣ ነገር የለም። وما لكم ألا تنفقوا في سبيل الله ولله ميراث السماوات والأرض بسماياتنا بمدر ያለው ሚራስ ሀብት እሱ የአላህ ነው ይላል። አይ በእጆቻችሁ ያለው ገንዘብ በእጆቻችሁ ያሉት ንብረቶች ሁሉ የአላህ ናቸው። ወሊላሂ ሚራሱ ሰማዋት ወልአርድ ላ የስተዊ ሚንኩም ከእናንተ መካከል አይስተካከልም መን አንፈቀ ሚን ቀብል ልፈትሕ ኢስላም እንግዳ በነበረበት ጊዜ ቀብለ አልፈትሕ ነቢዩ ሰለላሁ ዐለይህ ወሰለም አጋዥ በሚፈልጉበት ጊዜ በፈለጉበት ጊዜ የሙስሊሞች ቁጥር እጅግ አናሳ በሆነበት ጊዜ በዛ ጊዜ መጀመሪያ ወደ እስላም መጥቶ አስፈላጊውን ነገር የከፈለና ነቢዩ ስ ሰለም ወደ መዲና ከተሰደዱ በኋላ ሰዎች በቡድን በቡድን ድሮ ተደብቀው እንዳሰለሙ ዛሬ ግን አንድ ቀበሌ አንድ ጎሳ በህብረት ሸሃዳቸውን ለመቀበል እንኳ ማለት ነው በተናጥል ሳይቻል ቀርቶ በህብረት አንድ ይበሉ ብሎ ሰዎች በቡድን በቡድን ወረአይተ ናስ የድኹሉነ ፊ ዲንላህ አፍዋጃ ያኔ የመጸወቱ ሁለቱ አይስተካከል ስለዚህ የችግር ጊዜና ነገሮች ሁሉ ነገር ሲሳኩ ሁለቱ የተለያዩ ሲቹዌሽን ስለሆኑ በሁለቱ ነገሮች ላይ ተሳታፊ የሚሆኑ ሰዎች ይለያል። ለምሳሌ እንዴት ልበላችሁ፣ ምስኪን በነበራችሁበት ጊዜ በጣም ነገሮች ሁሉ ጥብብብ ሲላ ባሉ ጊዜ የደረስ ምን ሆን يا أخي እኔ ምን ልርዳ ያለ ሰው አለ። የችግር ጊዜ ሰው አይረዳም ይባላል እንትን አይረሳም ይባላል እንደዛ በሆንክ ጊዜ or በሆንሽ ጊዜ በሆን ጊዜ ምን ነው ምን ልርዳ ምን ልተባበር ምን አለ እኔ ምን ማድረግ አለብኝ የሚል ሰውና ነገሮች ሁሉ ከተመቻቹ በኋላ everything okay ከሆነ በኋላ አሁንስ ምን ላርግ ማለት ሁለቱ አይስተካከልም አንዳንድ ጊዜ ምን ይባላል ቅቤ አንጓች ይባላል ቅቤ አንጓች ማለት ቅቤን ጎቻ አይሆንም እንጎቻ አድዋ ላይ የሚያሰፏት አለ አይደል? ቅቤ አንጓች ይባላል ምን ማለት ነው የቅቤ እንጎቻ ልስራልህ ባይ ማለት ነው ብሎ የሚቀባባ እንዲህ ይባላል ሶ the situation determines እና አይስተካከሉም ይላል ሁሉ ነገር ከተስተካከለ በኋላ እናድርግና በችግር ጊዜ እናድርግ ሁለቱ ይሆናል። ለዚህ ላ የስተዊ ሚንኩም ከእናንተ መካከል አይስተካከልም መን አንፈቀ ሚን ቀብል ልፈትሕ ከድል በፊት የመጸወተና ወቃተለ የተጋደለ የተሟሟተ አይስተካከሉም ከኋለኛው ከእነሱ በኋላ ከመጡ ሰዎች ጋር ኡላይከ እነኛ አዕዘሙ ደረጀተን በደረጃ በላጮች ናቸው ናቸው ሚን الذين አንፈቁ ሚን ባዕዱ ሚን ባዕድ ማለት ሁሉ ነገር ከተስተካከለ ድል ከተገኘ በኋላ ከሚመጸውቱት ሰዎች እነኚህ በደረጃ ይበልጣሉ ወቃተሉ ከድል በኋላ ከታገሉ ሰዎችን በላይ ይልና ግን አላህ ቸር ነው ወኩለን ሁሉንም ወዓደ አላሁ ልሑስና አላህ መልካምን ነገር ቃል والله بما تعملون خبير الله بمسروت نجر وست اوكينا كسون مشش يمدفك نجر يلم كالزان الله بعلفو من ذا الذي يقرض الله ما نو الله نم أبدر بدر قرضا حسنا من كان بدر من من يعقد አላህ በሰጠን ጆሮ ቁርአን ብንሰማበት በሰጠን አይን ከፍተን ብንቀራበት ኸይር ነገር ብናይበት ዒልም ብንፈልግበት በእጃችን ኸይር ነገር ብናደርግ በእግራችን ወደ ኸይር ነገር ብንራመድ ይሄ ማለት በምላሳችን መልካም ነገር ብናስተላልፍ ዒልምን ምክርን ነሲሓ በአካላችን ኸይርን ነገር ብንሰራ ያለበት ማለት ነው እጅ እግር አካላችን ብዙ ነገር መልካም ነገር ሰርተን ሰደቃ ብናደርግ ሐጅ ብናደርግ ምስኪን ብንረዳ ማአት አብዋብ አልኸይር አለ አይደለም ያንን ሁሉ የምንሰራው መቼም በአካላችን ሰውየው የሚሰራው በአካሉ ነው በአእምሮ በምኑ በአካሉ በአካላችን መልካም ነገር በሰራን ቁጥር ከንያ ጋር አጅሩን ከአላህ ፈልገን በሰራን ቁጥር ያለ አላህ ብድርን ማበደር ነው። ብድር አበድሩኝ ነው የሚለው። የቂያ ማለት ልከፍላችሁ በል የቂያ ማለት ብቻ አይደለም፣ እዚህ ዱንያ ላይ ኒና የተሞላበትን ሀያት ላኖራት። እዚህ ቦታ ላይ ኸይር አስቦ ለሰዎች ብር ማበደርስ በቃ አጅሩ ከአላህ ነው ሌሎች interest የሚሉት እኛ ደግሞ ለአላህ ነው የምናበድረው interest ኡን or whatever እዚህ materially ማለት ነው in material world ሰዎች የሚያገኙትን ጥቅም እኛ ከአላህ ዘንድ እናገኝ ብለን ሀባዋን ብቻ ማለት ነው ያበደርነውን ብቻ ለወንድሞቻችን እሱ ብቻ እንዲመልሱልን አድርገን ትርፉን whatever else እነሱ እንዲ ይሄም እዚህ ውስጥ ይገባል ወይ ጥያቄ ነበር አዎ ይገባል ለዚህ أبواب الخير ሁሉ በአካላችን የምንሰራው ሁሉ ማለት ነው አካል ማለት ይኸው በዚህ አካላችን ገንዘባችንም እዚህ ውስጥ ገብቶ መልካም ንያችን እዚህ ውስጥ ገብቶ የምንሰራው ኸይር ስራ በሙሉ ለአላህ ብድር ነውና መን ዘለዚ ዩቅሪዱ ላህ ቀርበን ሐሰና ለአላህ መልካም ብድርን የሚያበድር ማን ነው ይላል አላህ ፈዩዳዒፈሁ ለሁ አላህ ለሱ እጥፍ ድርብ የሚያደርግለት ወለሁ አጅሩን ከሪም ለሱ አጅሩን ከሪም የተከበረ እዚህ ጎደለ የማይባል ምንዳ ይኖረዋል እኔ ዘንድ ይላል አላህ ነቢ ስ ሰለም ወደ ቤተሰቦቻቸው ገብተው ከታረደው ፍየል ምን አህሉ ቀረ ከዛ በኋላ አንድ እግር ቀረ የሚል መልስ ሲሰጣቸው ምንድን ነው ያሉት? አይ ሶስት እግር ነው የቀረው። ስለዚህ ቀረ ማለት ምንድነው? አላህ ዘንድ ያለፈው ነገር እ ወደ አላህ ያቀበልነው ነገር እሱ ነው ማለት ነው። ስለዚህ የኔ የሚለው ሰውየው ያስቀደመው ነገር ነው። ለአላህ ብሎ የሰጠው ነገር ተመዝግቦለታል። ለአላህ ብሎ ያደረገው ነገር ተመዝግቦለታል። እዚህ የቆየው ግን ነው። ነቢዩ ስ ሰለም ስላሰግደው አንድ ሌሊት ላይ ብድግ ብለው ወጡ። ምን ነው የአላህ መልእክተኛ ሲባሉ አይ ሳጥኔ ውስጥ ዲናሮች ነበሩ እነርሱ ለምስኪን ሳይደርሱ እንዳላድር ብዬ ነው። ሲሞቱ ምንም ነገር የለም نبي صلى الله عليه وسلم الأنبياء نبيات لم يورثوا دينارا ولا درهما دينارم درهما على ورسوم إنما ورثوا العلم يا ورثت علم نو فمن أخذ به فقد أخذ بحظ وافر علم يجبس أسو تلك درشان جزوان إلى النبي صلى الله عليه وسلم من إلى እኽወቲ አላህ ስብሓነሁ ወተዓላ የቅያማ ዕለት የሚሆነውን ነገር ሲነግረን የቅያማ ዕለት የሚሆነውን ነገር ሲነግረን የውመ ተረል ሙእሚኒና የውመ ተረል ሙእሚኒና ሙእሚኖችን በምታይበት ዕለት ወልሙእሚናቲ አልሙእሚኒን ወንድ አማኞች ማለት ነው። ወልሙእሚናቲ ሴት አማኞች ማለት ነው የውመ ተረል ሙእሚኒና ወንድ አማኞችን ወልሙእሚናቲ ሴት አማኞችንም በምታይበት ዕለት يسعى نورهم ብርሃናቸው የሚገሰግስ ሲሆን بين أيديهم ከፍል ከቀኝ ጎናቸው بين أيديهم ከፍል ለፊታቸው بين أيدي ፊት ለፊት ያለ ነገር ነው بين أيدي የሚባለው بين أيديهم በፊት ለፊቶቻቸውና وبأيمانهم ከቀኝ ጎናቸው በኩል ብርሃናቸው የሚገሰግስ ሲሆን በምታይበት ዕለት ቡሽራኩም ልየውመ ዛሬ የምስራች ይሏቸዋል ጀናቱን ለእናንተ የአትክልት ስፍራዎች አሉ ተጅሪ ሚን ተሕቲሃ ልአንሃሩ ከስሮቿ ወንዞች የሚፈሱባት የሆነች የአትክልት ስፍራ ኻሊዲነ ፊሃ በውስጧ ዘውታሪዎች ስትሆኑ ትኖራላችሁ። ذلك هو الفوز العظيم ذلك ይህ هو الفوز العظيم እሱ ታላቁ ደስታ ነው ይባላሉ። ነቢዩ ሰለላሁ ዐለይሂ ወሰለም እኔ ህዝቦቼን አውቃለሁ ለወደፊቱ የሚመጡትን የቂያ ማለት እለያቸዋለሁ ብለው ሲሉ ሰሃቦች ሰሃቦች ጥያቄን ጠየቁ ሰሃቦች ጥያቄን ጠየቁ የጠየቁት ጥያቄ ዛሬ ያሉትን ስለሚያውቋቸው ቂያ ማለትም ያውቋቸዋል ካሁን በኋላ አላሂቁን የሚመጡትንስ እንዴት ያውቋቸዋል ሲባሉ ኢነ ኡመቲ ዩብዓሱነ የውመል ቂያማ ህዝቦቼ ቂያ ማለት ጉረም ሙሀጀሊን ቦቃማና አሻልማ ሆነው ይቀሰቀሳሉ ቦቃማ ማለት ግንባራቸው የሚያበራ ነው አሻልማ ደግሞ እጅግራቸው የሚያበራ ሆኖ ሚን አሰሪል ውዶ ከውዱ ተጽዕኖ ማለት ነው ውዱ ያደርጋሉና ከሚያደርጉት ውዱ ግንባራቸው እጅግራቸው ያበራ። ምንድነው አንዳንድ በገጠር ትሎች አሉ አካላቸው የሚያበራ ትሎች ማለት ነው እነኛን እንዲያበራ አካላቸው እንዲያበራ ያደረገው አላህ ነው የቂያማ እለትም የቂያማ እለትም እነኚህ ሙእሚኖች ውዱ የሚያደርጉ ለአላህ የሚዋደቁ ሰዎች አካላቸው አካላቸው ይበራል እና የቂያማ እለት ሰውየው አካሉ ማብራቱ ትልቅ ፈضል ነው ታዲያ ሙእሚኖች አላህ ብርሃናቸውን ጮክ አድርጎ ሰጥቶ ጀነት እስኪገቡ ብርሃናቸው እየጨመረ እየጨመረ ኑሩሁም የስዓ በይነ አይዲህም ወቢአይማኒህም ኑሩሁም ብርሃናቸው የስዓ ይገሰግሳል በይነ አይዲህም ወቢአይማኒህም ከፊት ለፊታቸውና ከቀኝ ጎናቸው በኩል ይገሰግሳል ይላል አላህ በዚህ ተጻራሪ ሙናፍቆች አሉ፣ ካፍሮች አሉ። ሙናፍቆቹ መጀመሪያ ብርሃን ይሰጣቸውና የእስላምን ብርሃን አይተው ክህደት ውስጥ እንደገቡ መጀመሪያ ብርሃን ይሰጣቸውና ያ ብርሃን እየደበዘዘ እየደበዘዘ ከዛ በኋላ ይዳፈናል። ያን ጊዜ ሙእሚኖችን ወደኛ ዙሩ ይሄንን ብርሃን ከናንተ እንለኩስ ይላሉ። የሚለኩስ መስሏቸው ይሄኔ አላህ ስብሓነሁ ወተዓላ መላኢኮች እንዲነግሯቸው እነኚህ ሙእሚኖች ብርሃን ያበጁት ዛሬ ሳይሆን በዱንያ ቆይታቸው ነውና ወደ ዱንያ ተመለሱ እና እዛ ፈልጉ ይሏቸዋል። ከዛን በሁለቱ መካከል ይነጣጠላል፣ ግርዶሽ ይደረጋል። ከዛ በኋላ በር ደጃፍ ይደረግና ከደጃፉ በአንድ ጎን ያለው ራህማ ከደጃፉ በዚህ ጎን ያለው ደግሞ ቅጣት የቅጣትን የሚያዝል ይሆናል። ስለዚህ በሙእሚኖችና በሙናፊቆች እንዲሁም በካፍሮች መካከል ይነጣጠላል ማለት ነው። የውመ የቁሉ ልሙናፊቁና ሙናፊቆች በሚሉበት ዕለት ወልሙናፊቃቱ ይላል። ሙናፊቁን ወንድ መና ወንድ መናፍቃን ማለት ነው። ወልሙናፊቃቱ ሴት ሙናፊቆች በሚሉበት ጊዜ ሊለዚነ አመኑ ለነኛ ላመኑ ሰዎች በሚሉበት ጊዜ ኡንዙሩና ወደኛ ተመልከቱ ነቅተቢስ ሚን ኑሪኩም ነቅተቢስ ነቅተቢስ እንለኩስ ሚን ኑሪኩም ከብርሃናችሁ እንለኩስ ይሏቸዋል ነቅተቢስ ሚን ኑሪኩም ያን ጊዜ እንደዚህ ብለው ሲሏቸው ነቅተቢስ ቢስሚ ኑሪኩም ሲሏቸው ምን መልስ ያገኛሉ ቂላ ይባላል እርጅዑ ወራአኩም ነቅተቢስ ሚን ኑሪኩም የሚለኮስ መስሏቸው ከብርሃናችሁን ለኩስ ብለው ሲሏቸው ቂለ እርጅዑ ወራአኩም ወደ ኋላችሁ ተመለሱ ፈልተሚሱ ኑራ ወደ ኋላችሁ ተመለሱና ብርሃንን ፈልጉ ይባላሉ قيل ارجعوا وراءكم فالتمسوا نورا كزان فضرب بينهم بما هكلاتشو بجنة سوتشنا بنني كاديوش محل بسور سور يدرجال سور مالت أطر مالت عند أطر سور يدرجال لغو بابون إيه سور باب الله بر الله كزان باطنه فيه الرحمة ባጢኑሁ ፊህ ረሕማ ከውስጥ በኩል ያለው ሙስሊሞቹ ሙእሚኖቹ ካለፉ በኋላ የሚደረግ ግርዶሽ ነው። ከውስጥ በኩል ከሙእሚኖቹ በኩል ያለው ሳይድ አረሕመቱ ራሕማ ይዟል፣ እዝነት ይዟል፣ ረሕመት አለ። ወዛሂሩሁ ከበስተጀርባው ያለው ደግሞ ሚን ቂበልህ ፊት ለፊቱ አልዓዛቡ ቅጣት የሚካሄድበት ቦታ ነው። የሚሰቃዩበት ማለት ነው ሙናፊቆቹ ካፍሮቹ ያሉበት ሳይድ ማለት ነው ዩናዱነሁም ይጠሯቸዋል አለም ነኩም ማአኩም ይሏቸዋል ሙናፊቆች ናቸው አለም ነኩም ማአኩም ዱንያ ላይ ሆነን ከናንተ ጋር አልነበርን እንዴ ዛሬ ለምን እንነጠላለን ይላሉ የስ መስጂድ ውስጥ አንድ ናቸው። መስጂድ ውስጥ አንድ ናቸው። እነኚህ አማኞች እነኚህ ሙናፊቆች ሆነው ጆሮ ጠቢዎች ሆነው አንድ ቦታ ነበሩ። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አንድ ቦታ ነበሩ። ሙሚኖች ባሉበት ተመሳስለው ውስጣቸው የካደ የእስላም ጠላቶች ሆነው የስ አብረው ነበሩ። ግን ይሄ አብሮነት ከነቆሻሻነታቸው ከሙእሚኖች ጋር አንድ ላይ መሆናቸው ይሆናሉ የቂያ ማለት ኖ አይሆን እና አለም ነኩም ማዕኩም ከእናንተ ጋር አልነበርንም ወይ ብለው ሲሏቸው ቃሉ በላ አዎ ከኛ ጋር ነበራችሁ ግን ወላኪነኩም ግን እናንተ ፈተንቱም አንፉሰኩም ነፍሶቻችሁን ፈተናችሁ በክህደት ወተረበስቱም በሙስሊሞች ላይ ጉዳት እንዲደርስ ተጠባበቃችሁ። የእስላም ብርሃን እንዲዳፍን ትጠባበቁ ነበረ ጊዜ ወርተብቱም ተጠራጠራችሁ በኢስላም ሐቀኝነት ወገረትኩም ልአማንይ ምኞት የስልጣንና የዱንያ ምኞት ማለት ነው። አልአማንይ አታለለቻችሁ ሐታ ጃአ አምሩላህ የአላህ ትእዛዝ እስከመጣበት ጊዜ ድረስ በዚህ መልኩ ነው የቆያችሁት ወገረኩም ቢላሂ ልገሩሩ አታላዩም ሸይጣን አታላዩም ሸይጣን አታለላችሁ አልገሩር ሸይጣን ፈልየውመ ዛሬ ላ ዩእኸዙ ሚንኩም ከናንተ አይወሰድም ፊድየቱን ፊድያ ማለት ምንድን ነው ፊዲያ ቤዛ ማለት ነው እስረኛ ነፃ የሚወጣበት ቤዛ ፈልየውመ ላ ዩእኸዙ ሚንኩም ፊድየቱን ከእናንተ ፊድያ ቤዛ ተቀባይነት አያገኝም ወላ ሚን አለዚነ ከፈሩ ከነኛም ከካዱ ሰዎች ወላ ሚን አለዚነ ከፈሩ ከነኛም ከካዱ ሰዎች ቤዛ ተቀባይነት አይ አያገኝም ሚንኩም የሚለው እነሱ ሙናፊቆች ስለሆነ ነው ወላ ሚን አለዚነ ከፈሩ ማእዋኩም ናሩ መኖሪያችሁ እሳት ነው ሂየ መውላኩም እሷ እሳቲቱ የናንተ መውላኩም ጓደኛችሁ ነች ወቢእሰል መሲር መመለሻው አልመሲር ምንኛ ከፋ ይላል አላህ ይጠብቀን ከዚህ ቀጥሎ አላህ ስብሓነሁ ወተዓላ አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ይላል አ አለም ያእኒ አልደረሰም እንዴ ጊዜው ይላል አልደረሰም ጊዜው አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ይሄ ምንድን ነው ከሙእሚኖች መካከል በጊዜ ርዝመት ልባቸው የደረቀ ከተግሳጽ የራቁ ሰዎችን ነው። አለም ያእኒ ሊለዚነ አመኑ አንተክሻ ቁሉብሁም ሊዚክሪላህ ለእነኛ ላመኑ ሰዎች ለአላህ ተግሳጽ ልቦቻቸው ዝቅ ሊሉ ሊፈሩ ጊዜ አልቀረበምን? ጊዜው አልደረሰምን? ይላል አላህ ወማ ነዘለ ሚነል ሐቅ كحقم ودنس لا توردوا لقران زق ليلو الى عند تاريخ لا تشفتاچو فضيل بن عياض يبالال فضيل بن عياض ميغرمو من التابعين نيربرنو فضيل بن عياض انا فضيل بن عياض فضيل بن عياض شفتها ينبر سونو فضيل بن عياض በጣም አስቸጋሪ የሆነ ሽፍታ ከዛን ከዕለታት አንድ ቀን ሌሊት ላይ እንግዲህ ይሄ ሙስሊም ልጅ ሆኖ ከታቢዕዮች ያው ዱርዮች አሉ አይደለም ከዛን አንድ ሌሊት ላይ አንድ ሌሊት ላይ ይላል የሆኑ ቅፍለቶች በሌሊት የሚሄዱ ካራቫን ሊያርፉ ፈለጉና ከዛ በኋላ ላ ላ ላ ላ ላ ላ እዚህ ማረፍ የለብንም እዚህ ማረፍ የለብንም ይሄ እኮ የፉደይል ብኑ ዕያድ አካባቢ ነው ብለው ማረፍ እየፈለጉ እዚህ ማረፍ የለብንም ሲሉ ወይሐከ ያ ፉደይል ዋለ ፉደይል ሀከዛ አዘይተ ዒባድ አላህ የአላህን ባሮች በእንዲህ መልኩ ነው የምታስቸግር ያለኸው በማለት ራሱን አናገረ የሚገርመው ለተውበት ሲቀርብ ነው ፉዳይል ከዚያን አንዲትን ሴት ቀን ላይ አይቶ ነበረ አንድ መንደር አንዲትን ሴት ቀን ላይ አይቶ ከዛ ሌሊት ሰብሬ ገብቼ አገኛታለሁ ይችን ሴት ብሎ ጉልበተኛ ነው ሽፍታ ነው። አስቦ በሌሊት ወደዛ ቤት እየገሰገሰ ሳለ ሌሊት ላይ እዛ መንደር አንድ ቤት ውስጥ ቁርአን ሲቀራ ያያል፣ ይሰማል፣ ያዳምጣል። አረብ ነው፣ ፈሲሕ ነው። የተቀራው አያ ይች ነበረች። አለም ያእኒ ሊለዚና አመኑ አንተኽሻዕ ቁሉብሁም ሊዚክሪላህ ለነኛ ላመኑ ሰዎች ልቦቻቸው ለአላህ ተግሳጽ ዝቅ ሊሉ ጊዜው አልደረሰምን ይላል እየሄደ ነበርና በልአነ ያ ረቢ በልአን አይ ጊዜው ቀርቧል ልቤ ሊፈራ ጊዜው ቀርቧል ብሎ ፉضይል ብኑ ዑያት ይመለሳል ከዛ ከወንጀል ማለት ነው ከዛን ሱብህ ላይ መስጂድ ሲገባ የተቀራው አያ ራሱ ነበረ አለም ያእኒ ሊለዚነ አመኑ አን ተኽሻዕ ቁሉብሁም ሊዚክርላህ እኔን እያናገረ ነው ወይ ብሎ አለ ተውበት አደረገ ገባ ፉደይል ብኑ ዒያድ ከዛ በኋላ ሰላት ላይ የሚያለቅሰው ለቅሶ ከሁለት አይኖቹ የሚወጡት እንባዎች እ ሁለት ጥቁር መስመርን ሰርተው ነበር እና ምን ይባል ጀመረ አቢዱል ሐረመይን አቢዱል ሐረመይን የሁለቱ ሐረሞች የመካም የመዲናም አቢድ ተብሎ እንዲታወቅ ሆነ ያ አቢደል ሐረመይኒ ለው አብሰርተና ብሎ አብዱላህ ብኑ ሙባረክ ያ አቢደል ሐረመይኒ ብሎ ደብዳቤ ጽፎላቸዋል ለፉደይል ብኑ ዒያድ እና አላህ አለም ያእኒ ሊለዚነ አመኑ ለእነኛ ላመኑ ሰዎች አልቀረበም ወይ አንተኽሻ ቁሉብሁም ሊዚክሪላህ ልቦቻቸው ሊዚክሪላህ ለአላህ ተግሳጽ ሊያንሱ ሊተናነሱ ሊፈሩ ዘንድ ወማ ነዘለ ሚን አልሐቅ ከሐቅም ለተወረደው ሊፈሩ ዘንድ ወላ የኩኑ ከለዚነ ኡቱ ልኪታበ እንደነኛም ከለዚነ ኡቱ ልኪታበ መጽሐፍን እንደተሰጡት ሰዎች ሚንቀብሉ ከነርሱ በፊት መጽሐፍን እንደተሰጡት ሰዎች ላይሆኑ ዘንድ እነኛ ከነርሱ በፊት መጽሐፍን የተሰጡ ሰዎች ፈጣለ አለይህም ልአመዱ ጊዜ ረዘመባቸው ከነቢያት ምክር ከተነጠሉ ቁራ ማን ነው አላህ ወደ እነሱ ያወረደውን መለኮታዊ ትእዛዝ ካዩ ካስተዋሉ በሱ ከተመከሩ ከተገጸጹ ረጅም ጊዜ አለፈና ፈቀሰት ቁሉብሁም ልቦቻቸው ደረቀች ይላል ከሲሩም ወከሲሩ ሚንሁም ፋሲቁን ከነርሱ አብዛኞቻቸው ያፈነገጡ ናቸው ይላል ኢዕለሙ እወቁ ሰዎች ወይ أن الله يحيي الأرض الله مدرن حياو ያደርጋታል بعد موتها ከሞተች ከጠፋች ምድረ በዳ ከሆነች በኋላ ቀድ በየና ለኩም ልአያቲ ለእናንተ አንቀጾችን አብራርተናል ለዓለኩም لعلكم تعقلون ان انت تستولوا تمكروا زند يلال ان المصدقين وند مصواتوچ والمصدقات سيت مصواتوچ واقرضوا الله قرضا حسنا لالله ملكام بدرن بدرو يضاعف لهم ለነርሱ እጥፍ ድርብ ይደረግላቸዋል ولهم اجر كريم ለነሱም የተከበረ የሆነ አጅሩን የተከበረ የሆነ አጅሩን ከሪም የተከበረ የሆነ ምንዳ አጅሩን ከሪም የተከበረ የሆነ ምንዳ አላቸው ለነርሱ ይላል አላህ Subhanahu Ta'ala አላህ ከነኚህ ሰዎች አላህ ያድርገን እዚህ ቦታ ላይ ትልቅ ምክርን ሰምተናል እዚህ ነው የምናቆመው አላሁመ ሐቢብ ኢለይና ልኢማን ወዘይንሁ ፊ ቁሉብና ወከርህ ኢለይና ልኩፍረ ወልፍሱቅ ወልዕስያና وجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم أصلح لنا شأننا كله اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم أخرجنا بكتابك من الظلمات إلى النور اللهم اصلح لنا دنيانا التي فيها معاشنا واصلح لنا آخرتنا التي إليها معادنا يا ذا الجلال والإكرام اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته